السلام عليكم ورحمة الله وبركاته يا جماعة الخير እንደምን ዋላችሁ እንደምን ሰነበታችሁ طيب طيب طيب الحمد لله الحمد لله والصلاة والسلام على رسول الله وعلى آله وصحبه ومن والاه مستمعي الكرام نتدارس اليوم من كتاب بلوغ المرام من أدلة الأحكام في كتاب البيوع باب الشفعة رقم الحديث 773 أو 72 72 إن شاء الله اللهم علمنا ما ينفعنا وانفعنا بما علمتنا وزدنا علما يا رب العالمين اللهم لا سهل إلا ما جعلته سهلا وأنت إذا شئت تجعل حزنا سهلا سهل أمورنا يا رب العالمين من يقرأ المثنى فليتفضل مشكورا السلام عليكم ورحمة الله وبركاته عليكم السلام ورحمة الله بسم الله الرحمن الرحيم والصلاة والسلام على رسول الله صلى الله عليه وسلم عن جابر بن عبد الله رضي الله تعالى عنهما قال قضى رسول الله صلى الله عليه وسلم بالشفاعة في كل ما لم يقسم فإذا وقعت الحدود وصرفت الطرق فلا شفعة متفق عليه واللفظ للبخاري وفي رواية مسلم الشفاعة في كل شرك في أرض أو ربيع أو ربيع أو حائط لا يصلح أن يبيع حتى يعرض على شركه وفي رواية الطحاوية قضى النبي صلى الله عليه وسلم بالشفاعة في كل شيء ورجاله ثقات جزاكم الله خير طيب ዛሬ የምንማረው ስለ ሹፍዓ ነው ሹፍዓ ሸፋዓና ሹፍዓ ይለያያሉ ሸፋዓ ከሆነ ከፋዋ በኋላ አሊፍ አለች ሲስባል ፋ ብሎ ይሄ ደግሞ ሽኑ ዶማ ነው ፋው ስኩን ነው ሹፍዓ ነው አሹፍዓ ምን ማለት ነው ሁለት ሰዎች አንድ ቤት ገዙ እንበል ሁለት ሰዎች አንድ መሬት ገዙ የሆነ ነገር ሁለት ሰዎች የሆነ አትክልት የታጠረ አጥር ሐውሽ ነገር ነበረው እሱን ገዙ አንዱ ፈንታውን መሸጥ ፈለገ ሁለት ነው ሲገዙ እንግዲህ ለምሳሌ ሁለት ቡድን ሊሆን ይችላል ሁለት ሰዎች ሊሆኑ ይችላሉ ሲገዙ ያው ግማሹ እዚህኛው ግማሹ እዚህኛው የታወቀ ነው እኩል ነው የሚያወጡት ነገር ግን አንዱ ወይ ይቸግረውና መሸጥ ይፈልጋል መሸጥ በሚፈልግበት ሰዓት ጓደኛው ማማከር አለበት የለበትም ቅድሚያ ለጓደኛው እድል መስጠት አለበት የለበትም ወይስ ላገኘው ሰውና ለፈለገው ሰው መሸጥ ይችላል ወይ ነው በተለይ እንግዲህ አክሲዮን ማም የሚባል ነገር አለ አክሲዮን ውስጥ ያለው ሰው እያለ ውጭ አይሸጥም ማለት ነው ስለዚህ ሹፋዓ ማለት መጠቅለል ማለት ነው የጋራውን ንብረት አንዱ የመጠቅለል ስልጣን ወይም እድል ነገር እንደማለት ነው ቢዶም ሽኒ ወስኩን ይፋ ነው ሸፍዕ ማለት ምን ማለት ነው ሸፍዕ ማለት ዘውጅ እንደማለት ነው ቀሲሙል ፈርድ ዘውጅ ማለት ነው አንድ ሴት ብቻዋን ዘውጅ ትባላለ አንድ ወንድ ብቻውን ዘውጅ ይባላል ሲጋቡ ነው ዘውጅ የሚባለው አዎ ዘውጅ ማለት ጥንድ ማለት ነው ጥሬ ቃሉ ጥንድ ማለት ነው ለሴቷም ዘውጅ ትባላል ወንዱም ዘውጅ ይባላል ፈራኢድ ላይ ውርስ ላይ ሲያስቸግራቸው ሰውየው ሞተ ሴትየዋ ሞተች የሚለው ነገር ስለሚለያይ እሱን ለማዋረስ ሲፈልጉ ዘውጅ የሚለው ቃል ለሁለቱም ስለሆነባቸው መለያ ታጨመሩባት ዘውጀህ ዘውጀት ወይም ዘውጀህ ተባለ ማለት ነው طيب ዘውጀት ከተባለ ሴት ናት ዘውጅ ከተባለ ባል ነው ቋንቋዊ ፍቹ ግን ጥንድ ማለት ነው ጥንድ የምን ተቃራኒ የነጠላ ተቃራኒ ነው እጥፍ ማለት ነው ጥንድ ይውታ በገጠሩ ቋንቋችን طيب አሸፍዑ ሉገተን ከቋንቋ አንፃር ፍቹ አዘውጁ ማለት ነው ሹፋ ማለት ሸፍ ማለት ቀሲሙ ፈርድ ዘውጅ ማለት ደግሞ የነጠላ አኳያ ወይም ማቻ የሆነ ክፍያ የሆነ ማለት ነው ፈይዳ ضممت فرد الى فردنا ነጠላ ወደ ነጠላ ሲጨምርበት ነጠላ ኩታ ነጠላ ሲጨምርበት ምን ይሆናል እ ጋቢ ይሆናል እሺ ፈከሸፈአተሁ ይባላል አሁንም ይሄ ቋንቋ ይፍች ነው እንግዲህ ሁለት ሰዎች በጋራ የገዙትን ነገር የአንዱን ዕጣ አንዱ ሲጠቀልለው ሁለት ዕጣ አገኘ ማለት ነው ሁለት አክሲዮን አገኘ ማለት ነው ለማለት ነው فتعرفها شرعا على المعنى الاول وهي المراد في هذا الباب في استحقاق الشريك انتزاع حصه شريكه ممن انتقلت اليه بعرض مالي ያው ሁለት ትርጉም ሰጥቶት ነው ሸፍ ማትጥለቁ على التملك ለጥንድም ይተረጎማል ለአንድ ነገር ንብረቱ አደረገው ለማለትም ይተረጎማል የሚለው وعلى الحصه المملوكه ለራሱ ድርሻም ሸፍ ይባላል ነው የሚለው ያው ቋንቋው ብዛ እንጂ ዙሮ ዙሮ አንድን ከአንድ ጋር መጨመር ማለት ነው ስለዚህ ሹፍዓ የሚባለው ነገር ሳቢተቱን ቢሱነ ቢልኪታብ ሳቢቱን بالكتاب والسنه واجماع العلماء ويقتضي القياس አሬቅርታ አሽፋቱ ሳቢተቱን بالسنه ነው ቁርአን የለም እዚህ ጋር ያለው ሐዲስና ኢጅማዕ ነው ያለው ቂያሱም ይሄን ያስፈርዳል አለ ሐዲሱ አሁን የቀራነው ሐዲስ ነው ምን ተረጉመው ኢጅማዑ ኢጅማዕ አለበት ተብሏል ችግር የለውም ቂያሱም አንድ ሰው ጓደኛው ጋር ገዝቶ የራሱ ፈታ ሸጣለው ሲል ማማከር እንዳለበት ቂያሱ ራሱ ምን ቀይሰው ነገር ነው ህሊናችን ማለት ነው ለምንድነው ህክመቱሃ ለጓደኛው ቅድሚያ ይስጠው የተባለበት لما كان في لما كانت الشركه بالعقار يحصل منها اضرار عظيمه ومشاكل جسيمه وتطول مده الشراكه فيها صارت الشفاعه على وفق القياس الصحيح አዎ እንደው ጎረቤት እኮ ያስቸግራል እንኳን አንድ ነገር ሆኖ እዛ ላይ ሌላ ሰው ገብቶብህ አይደለም አንድ ወፍጮ ተከለህ መኪና ወፍጮ ሌላ ሰው ሲመጣብህ በጣም ችግር ነው ሱቅ ላይ የጋራ ሱቅ በጣም አስቸጋሪ ነው ስለዚህ አንተ ፈልገህ አምነህ ያመጣው ጓደኛ ሄዶ ሌላ ሰው ሲያመጣብህ ምን አይነት ሰው እንደሚያመጣብህ አታውቅም ነጭናጫ ገረጭናጫ አይታመኔ አጭበርባሪ ምን ታውቀዋለህ አምነህ እኮ ያስገባው ሰው ነገ ጭቅጭቅ ነው በቀን አንዴ በሳምንት አንዴ ሽምግልና ይወራሉ ስለዚህ ቂያሱ ራሱ ለጓደኛው ቅድሚያ መስጠት አለበት የሚለው ነገር ተገቢ ነው የሚያስከትለው ችግር ከመግዘፉ የተነሳ ነው የሚለው ቀጥታ ወደ ሐዲሱ ልሄድላችሁ وعن جابر بن عبد الله رضي الله عنهما قال قضى رسول الله صلى الله عليه وسلم بالشفاعه في كل ما لم يقسم فإذا وقعت الحدود وصرفت الطرق فلا شفعة متفق عليه واللفظ للبخاري وفي رواية لمسلم الشفعة في كل شرك في أرض أو ربع أو حائط لا يصلح وفي لفظ لا يحل أن يبيع حتى يعرض على شريكه وفي رواية الطحاوي قضى النبي صلى الله عليه وسلم بالشفعه في كل شيء ورجاله ثقات ያው መትን ደግሜ የምቀራላችሁ ኪታባችሁም ከተሳሳተ ሐረካችሁም ከተሳሳተ ብታስተካክሉ ነው ጃቢር ኢብኑ አብዱላህ በዘገበው ምን አለ قال አለ قضى رسول الله قضى ብለን ረሱሉ ነው ነው ረሱላን ነው قضى رسول الله يا الله መልእክተኛ ፈርደዋል ወስነዋል ብያኔ ሰጥተዋል ቢሹፋቲ በመጠቅለል ጎረባለ ማነው ጓደኛ መጠቅለል እንዳለበት ፈርደዋል በምን ላይ في كل ما لم يقسم ባልተከፈለ ነገር ሁሉ ላይ አክሲዮኑ አልተከፋፈለም ገና ያልተከፋፈለ አክሲዮን ነው እንበል ያ ሁለት ሰው ሊሆን ይችላል አክሲዮን ነው ብዙ ሰው ብቻ ማለት አይደለም ሁለት ሰው ሊሆን ይችላል አልተከፈለም ንብረቱ ያይገዙት ነገር እዛ ነገር ላይ አንዱ ሸጣለሁ ካለ ፈንታውን ጓደኛው መጠቅለል አለበት ነው ፈይዳ ወቃት الحدود ከተከፋፈለና ድንበር ከተቀመጠበት ማለት ነው ፈይዳ ወቃተ ከተቀመጠች አልሁዱዱ ድንበር ኮለል ማለት ነው ወይም ችካል ማለት ነው ወሱሪፈት ጥሩቁ መንገድ መግቢያ መውጫ አንተ በዚህ አንተ በዚህ አንተ በዚህ ተብሎ ከተመቻቸሳ ከዛ በኋላ ማፈራ ሽፋተ እኔ ሳታማከ ከመሸጥ የለብህም እኔ ነኝ የምጠቀለው የመጣው ስልጣን ያለኝ እኔ ነኝ ብሎ መክሰስ አይችልም አሁን ገብታችኋል 500 ካሬ ሜትር አብረው ገዙ እንበል በደም እንዲገባችሁ 500 ካሬ ሜትር ይግዙት እንጂ መግቢያ መውጫቸው በየት እንደሚሆን ቤቱ ወዴት አዝሮ እንደሚሰሩት መሐንዲስ የመከፋፈል ስራ አልተሰራም ከቀኝ በኩል ያኛው ድረሰው ከግራ በኩል ድረሰው ያኛው ወይ ከሰሜን ከምዕራብ ይድረሰው አይታወቅም ብቻ 500 ካሬ አላቸው ከተካፈሉ 250 250 ይደርሳቸዋል እዚህ መካከል ሸጣለሁ ካለ ሰውየው ለጓደኛው ቅድሚያ ይሰጠዋል አይ ለፈለከው ሰው ሽጥ እኔ ሳልፈልገውም ካለ ወሰየው አለዛ አሳልፎ ቢሸጥ እኔ እያለሁማ ዙራ ለላ ሰዓት ሸጣት ብሎ ሊያስፈርሰውም ይችላል ማለት ነው እንዲገባሽ ማለም ይቅሰት ኩል ማለም ይቅሰማ ባልተከፈለ ነገር ሁሉ ሹፋ አለ ነው መጠቅለል አለ ነው ድንበር ከተበጀለት ወሱሪፈት ጥቅማት መግቢያ መውጫው በዚህ በዚህ ተብሎ ከተከለለ ፈላ ሹፋተ የመጠቅለል ስልጣን የለውም ማንኛውም ጓደኛ ማለት ነው متفقون عليه واللفظ البخاري وفي روايه لمسلم الشفعه የመጠቅለል ስልጣን في كل شرك በጋራ ነገር ሁሉ አለ ለምሳሌ في ارضን በመሬት መረገዙ አው ربعን አጥር ግቢ ዳር ማለት ነው ربع ማለት ጎጆ ማለትም ይመጣል ትርጉሙ ያው ግቢ ነገር እንደማለት ነው ዳር አው حائጥን ወይም حائጥ አጥር ማለት ነው ግን የተፈለገው እንደ አትክልት ነገር ነው حائጥ ነው لا يصلح አይፈቀድም وفي لفظ በለቀራት لا يحل لا يصلح በሚለው ቦታ لا يحل ምን ማለት ነው لا يصلح አይሆንም ማለት ነው አይስማማም ሊሆን አይችልም ነው لا يحل አይፈቀድም ማለት ነው ሁለቱም ያው ነው ዝሮ ዝሮ አን የቢዓ መሸጥ አይችልም አይፈቀድለትም ወይም አይችልም hatta ያርዶ እስከሚያቀርበው ድረስ የሚሸጠው ነገር አላ ሸሪኪሂ በሸሪካው ላይ በጓደኛው ላይ ትፈልገዋለህ እኔን ፈንታ ወይስ አሳልፈ ለሽጠው ብሎ እስከ አላቀረበ ድረስ መሸጥ አይችልም ለሌላ ሰው ማለት ነው وفي روايه الطحاوي امام الطحاوي በዘገቡት ዘገባቸው ቀዶን ነብዩ ይላል ሰለላሁ ዐለይሂ ወሰለም ነብያችን ወስነዋል ፈርደዋል ቢሹፋዓቲ في كل شيء በማንኛውም ነገር መጠቅላል አለ ብለው ወስነዋል ወርጃሉሁ ሲቃት ይሄን ዘገባ የዘገበው ጧሃዊ ዘገባ ሪጃሎቹ ሰነዶቹ ታማኙ ሰዎች ናቸው የሚታሙ ሰዎች አይደሉም ስተት ላይ እንትን ወሬ ላይ የሚያጭበረብሩ አይደሉም ለማለት ነው روايه الطحاوي قال عنها الحافظ وابن عبد الهادي رجال سنديا ثقات ابن حجر راسه لا باس بها ብሏል እንደገና ወላሃ ሸዋሂዱ ምን ሐዲስ ኢብኑ አባስ እንደ ተርሚዲ ትርሚዚ ላይ ከብኑ አባስ በኩል የተዘገበ ሐዲስ ድጋፍ አለው ያው ሐዲሱ ሙርሰል ቢሆንም ይላል ቀዷ የሚለው ማዕና እንዳይከብዳችሁ ቀዷ ረሱላህ ቀዷ ነብዩ የሚለው ሁለት ትርጉም አለው አንደኛ ቋንቋዊ ነው ቀዷ ካለ ወል ኢልዛም ወል ኢጅባሩ ወል ፈራሁ ወተቅዲሩ መወሰን መጨረስ ቀዷ ጨረሰ ፈለማ ቀዷ ሐጀተው ይላል ከባለቤቱ ጋር ያለውን ጉዳይ እንደጨረሰ ይላል ሐማም ገብቶ ሽንት ቤት ጉዳዩን እንደጨረሰ ለማቃዷ ይመጣል መጨረስ መፈጸም ማብቃት ማለት ነው ተቅዲር መወሰን ቀዷ ከተባለ ቀደ ተቅዲር ማለት ይመጣል ትርጉሙ እንደገና ኢጅባር ይመጣል ቀዷ አለህ ማለት አስገደደው ለማለት ይመጣል ኢልዛም የቃዲ ፍርድ ቀዶ ቃዲ ይባላል ለምን ያው የፍርድ ቤት ውሳኔ ይተገበራል ኢልዛም አለው የሙፍቲዎች ፈትዋ ያው ህግም ነው የሚናገሩት እንጂ ማስገደድ የለውም ቃዲ የፈረደ ፍርድ ግን ኢልዛም አለው ስለዚህ ቀዷ ወቀዳ ረቡከ አላ ታቡዱ አመረ ይመጣል አውሳ ይመጣል ብዙ ይመጣል ትርጉም ለማንኛውም እሺ ሌላው ሸርዒ ሸሪዓዊ ፍቹ ግን ፈስል ኹሱማት ማለት ነው ቀዷ ማለት የሁለት ተጨቃጫቂ ተከራካሪን ጉዳይ አንተ በዚህ ሂድ አንተ በዚህ ሂድ ያንተ ይሄ ነው ያንተ ይሄ ነው ብሎ መለያየት እንደማለት ነው ወቀጥ المنازعات የሚያነታረኩ ነገሮችን መቁረጥና ማጥፋት ማለት ነው አላ ወጅህ خاص ለየት ባለ መልኩ በፍርድ መልኩ ማለት ነው ያ ደግሞ ፍርድ ሷድርን ምን ዊላየቲን አማ ጀነራል ወይም ጠቅላላ ከሆነው ባለስልጣን በሚሰጥ ፍርድ የሁለት ተጨቃጫቂን ጉዳይ መጨረስና እልባት መስጠት ቀዷ ይባላል ነው እና አሁን ነቢያችን ውሳኔ ሰጥተዋል ማለት ያው ፍርድ ሰጥተዋል ማለት ነው الشفعات بضم الشين وسكون الفاء وغلب من حركها شفع ብሎ شفع ብሎ የሐረካለ ተሳስተዋል ነው የሚለው ፋይቱ ስኩን አለባሽ ሹፋ طيب ከዚህ ሐዲስ ምንድነው የምንወስደው ሸሪዓችን በጣም ጥሩ አመራር የሚሰጥ ጥበበኛ ከሆነው ጌታ ያው የተሰጠ የመጣ በመሆኑ ጥበብ የተሞላው ነው የሰዎችን ሀቅ በአግባቡ በፍትሃዊነት ለማስተዳደርና ውሳኔ ለመስጠት ሸሪዓችን የተቋቋመው ዋና እልባት ሰጭ ነው የሚለው ከሰዎች ላይ ችግርን ጉዳትን ለማራቅ ፍትህን ለማስፈን ሸሪካ ያው በተለያዩ ቤቶች እየሰሩ ማከራየት በሀገራችን አሁን አያት ድርጅት ወዘተ እንደሚባለው ድርጅት ድርጅት እየሆኑ አክሲዮን እየሰሩ አክሲዮን እያደረጉ መሸጥ ማለት ነው ይሄ ያው ያለው ጥቅምና ጉዳት ከማየት አንፃር የተፈቀደ ነው ምንለን እንግዲህ ሹፋ በጥቅሉ አሁን የጦሃዊ ንግግር በማንኛውም ነገር ሹፋ አለ እያለ ነው በማንኛውም ነገር ነው ግን ሌሎች የሚሉ ደግሞ ይበል እንጂ ሙኸሰስ ነው في كل شيء የሚለው ተቀይዷል ታስሯል ማሰር ያለው ማስተካከያ ማብራሪያ ያለው ምን ላይ መሬት ላይ የተፈለገው في كل شيء ማለት መሬቱ አትክልት ሊሆን ይችላል ሐውሽ ሊሆን ይችላል የእርሻ መሬት ሊሆን ይችላል የቤት መስሪያ ሊሆን ይችላል ማለት እንጂ ከዚህ የሚያልፍ አይደለም ከቦታ ውጭ ያለ ነገር ላይ ተንቀሳቃሽ የሆነ ነገር ላይ አይገባም የሚሉ አሉ እሺ በጥቅሉ ቅድሚያ ለጎረቤቱ ለጓደኛው ይስጠው የተባለበት ብዙ ችግር ስለሚያስከትል ነው ብለናል አላየሃል ቀጥታ ወደ ሐዲሱ እንሂድ ቀጥሉ وعن أبي رافع رضي الله عنه قال قال رسول الله صلى الله عليه وسلم الجار أحق بثقبه أخرجه البخاري وفيه قصة ከሱ በፊት አንድ ሐዲስ የለም ወይ ከሐዲሱ ኋላ ሐዲሱ አነስ ብን ማሊክ قرت ካላችሁ ቅሩ وعن انس بن مالك رضي الله تعالى عنه قال قال رسول الله صلى الله عليه وسلم جار الدار احق بالدار رواه رواه النسائي وصححه ابن حبان وله إلا ሁለቱ ሐዲሶች ተመሳሳይ ስለሆኑ ይቅርታ ይሄንም አነስን ያስቀደመው አላየ ሐል عن ابي رافع رضي الله عنه قال قال رسول الله صلى الله عليه وسلم الجار احق بصاقبه اخرجه البخاري وفيه قصه ابو رافع ስራውን አላህ ወደለት ወደፊት የሚቀጥለውን አለ ምን አለ ነብዩ ሰለላሁ ዐለይሂ ወሰለም የሚቀጥለውን ተናግረዋል አለ አልጃሩ ይሄ ነገሽ ንግግር ነው አልጃሩ ጎረቤት አሐቁ ይበልጥ ይገባዋል ቢ ሶቀቢሂ ሶቀብ ማለት ቁርብ በመቅረቡ ማለት ነው ቢቁርቢሂ እንደ ማለት ነው ቢሶቀቢሂ ባለው ቅርበት ወይም ባለው ታጅነት ቤትና ቤት ሊገናኝ ብዙ ጊዜ ስለዚህ እሱ ቅድሚያ ይሰጠዋል ብለዋል አሷቀቡ አልቁርቡ ወልሙላሰቀቱ فهو ما قرب من الدار ከቤቶች ቀረብ ያለው ቤት ሰቀብ ይባላል ፈሳቂቡ ፉላኑን ሳቂቡን ካለ ቀሪቡን ማለት ነው ቅርብ ነው ማለት ነው በሳር ነው ሰቀብ ወይቃሉ ሰቀብ በሲንም ይነበባል ብለዋል በሲን ሁለቱም ሉጋታን ፈሲሐታን ንጹህ አረበኛ ቋንቋ ናቸው ሁለቱም ነው የሚለው አንዳንድ ጊዜ እነዚህ የአሲያ አካባቢ የሚናገሩ ሰዎች ሽንን ሲን አድርገው ይናገራሉ ሲንን ሷድ እያደረጉ መናገር እንትን አላቸው ወሆ ቢሷዲ አክተሩ አሉ ጃሚዑ ላይ በሷድ ማንበቡ የበለጠ ነው በአረበኛ ቋንቋ ላይ አስቀብቱ አስቀብቱ ዳረ ወሰቀብቱሃ ይባላል ቤቷን በቤት አያያዝኳት ለማለት አስቀብቱ ዳር ወሰቀብቱሃ ይባላል በሷልም በሲንም የሚሉት አላየህራሁን ጎረቤት በጉርብትን ነው ባለው ቀረቤታ ከሌላው ከውጭ ሰው ይቀድማል እያለ ነው አልጃሩ ጎረቤት አሐቁ ይበልጥ ይገባዋል በመግዛት ቢሰቀቢ ቢቁርቢ በመቅረቡ ቡኻሪ ናቸው የዘገቡት وفيه አላ ቂሷ አለው እዚህ ላይ ያው ማንጠፍ አልፈለኩም እንጂ እያለ ነው ነብዩ ሰለላሁ ዐለይሂ ወሰለም በሐዲሳቸው በሐዲሳቸው ማዛለ ጅብሪል ዩሲኒ ቢልጃር حتى ظننت انه سيورثه የሚለው ሐዲስ ይሄን ይደግፈዋል ስለ ጉርብትና ጅብሪል በጧት በማታ እየመጣ አደራ የጎረቤት ነገር አደራ ሲለኝ ነገሩን ሲያበዛው ነገ እንደ ጎረቤት ከሞተ ከጎረቤት ይውረስ ይላል ብዬ እስከምገምት ድረስ አደራ አጥንቶብኛል አሉ ስለዚህ አንድ ጎረቤት ሊሸጥ ሲፈልግ ጎረቤት ቢያስፈቅደውና ያው ቅድሚያ ቢሰጠው ይገባል ነው የሚፈልገው ከሆነ ካልፈለገው ችግር የለም ለምን ያልሆነ ሰው መተዛ ቢሰነቀርበት ያው እንደ አረቦች እስራኤል ማለት ነው እስራኤል መታ ተሰነቀረች እንዳሉ ታባላቸዋለች እንደዛ እንዳይሆን ማለት ነው በርቀፍ ስንመስለው ነው አለዛ በእኛው ቤት ለቤት ስናየው በጣም መጥፎ ሰው ከመጣ ጫስ ወጣ ማታ ሲገባ እነዚህ እነዚህ ምኑ ልጅ በአሳልፍ በውጭ ብዙ ችግሮች ይመጣሉ ይሄን ሐዲስ ተከትለው ሐነፊያው መዝሐብ አቡ ሐኒፋ ሹፋ የሚባለው ነገር ለጎረቤት አለው ልጃር ሙጥለቀን አሉ ከጎረ ከዛ ከሻጩ ጋር አብረው የሚግዙት አይ አብረው ማይግዙት እሸጣለሁ ካለ አንዱ የመጠቅለ ስልጣን አለው ይሄ ሐዲስ ያመለክታልና ከዚህም ቀጥሎ በእናንተ ክታብ ዋና አንስ ብን ማሊክ ረዲየላሁ ዐንሁ ቃል قال رسول الله صلى الله عليه وسلم جار الدار احق بالدار የመሬት ጎረቤት ይበልጥ ይገባዋል የጎረቤቱን ቦታ ወይም ቤት በመግዛት رواه النسائي وصححه ابن حبان وله الا ብሏል ያው ሐዲሱ ማዕሉል ነው ችግር አለበት በሽታ አለበት ነው ሰነዱ ላይ ትክክለኛው ግን ሰሙራ ሰሙራ ኢብኑ ጁንዱብ የዘገበው ሐዲስ ነው ነው የሚለው ዙሮ ዙሮ ሐዲስ ነው አሁን ሶሂህ መሆኑ አልቀረም ይሄኛው ደግሞ ይደግፈዋል አልጃሩ ሐቁ ቢሰቀቢ የሚለውም የቡኻሪ ዘገባ ነው በሚገባ ይደግፈዋል ጀምሁሩ ዑለማ ግን ለአቡ ሐኒፋ ሪዝማ ጀምሁሩ ዑለማ አብዛኞቹ ላ ሹፋዓተ ለልጃር ጎረቤት የመጠቅለል ስልጣን ግዴታ እንትን ይበልጥ ሀቅ የለውም ይላሉ ሁለት አንድ ቦታ ገዝተው ከተካፈሉና አክሲዮን ከተከፋፈለና መንገድ መንገድ ከወጣለ በኋላ ሁሉም ለየብቻ በቆጣሪም በውሃም በመንገድም በምን የማይገናኝ ከሆኑ በኋላ ያንዱ አንዱ የመጠበ ስልጣን የለውም ምክንያቱም ራሱን ራሱን ይችላል አጥሮን አጥሯል ምን አገባው ለማንም ቢሸጠው ነው እነዚህ ደግሞ አንደኛ ቅድም መጀመሪያ ቀደም ሐዲስ ከተከፋፈለ መንገድ ከወጣለት የመጠበ ስልጣን የለውም የሚለው ሐዲስ ግልጽ ሐዲስ ነውና አሐቅ ነው ብንልም እንደው ከላው ይሻላል ለማለት እንጂ ለሌላ ሰው መሸጥ አያስችልም አያበቃውም የሚባል ነገር የለውም ነው ሐዲሱም ደረጃው ይለያያል واما الحديثان فلا يقال ما حديث معارض لها كثرة كثرة وقوة አንዳንዶቹ ደግሞ ይሄን ሐዲስ እንዳይጋጫሉ ያኛው ከተከፋፈለ ሹፋ የመውሰድ ስልጣን የለውም ብለናል ይሄ ደግሞ አሐቁ ሹፋዓት ይያሪ ቢከፋፈል መንገድ ይወጣለትም ጎረቤት ይቀድማል ይያለ ነውና ምን እናድርገው አሉና አይ አልጃሩ ሐቁ ቢሹፋዓት ይያሪ ማለት የተከፋፈለው ማለት አይደለም አሉ ደግሞ አንዳንድ ያው አንድ ላይ ገዝተው ያዙ መሬት ያው የአክሲዮን ጎረቤት እንደማለት የተፈለገው እንጂ መንገድ ይወጣና የተከፋፈለ የተራራቁ ጎረቤቶች ማለት አይደለም የተፈለገው ብለውም ለማስማማት ሞክረዋል ያው ጅምሁሩ ዑለማ ይዘው የሄዱት ነገር መውሰዱ የተሻለ ነው ቀጥሉ وعن جابر رضي الله عنه قال قال رسول الله صلى الله عليه وسلم الجار أحق بشفعة جاره ينتظر بها وإن كان غائبا إذا كان طريقه طريقهما واحدة رواه أحمد وأربعة ورجاله ثقات طيب برم بتكاتلني وعن جابر رضي الله عنه قال قال رسول الله صلى الله عليه وسلم الجار احق بشفعه جاره ينتظر بها وان كان غائبا اذا كان طريقهما واحدا رواه احمد والاربعه ورجاله ثقات ጃቢር ከረሱል አለይሂ ሰላቱ ወሰለም በመጥቀስ ነብዩ ሰለላሁ ዐለይሂ ወሰለም ይቀጥለውን ተናግረዋል አለ አልጃሩ ጎረቤት አሐቁ ይበልጥ ይገባዋል ቅድሚያ ይሰጠዋል ቢሹፍዓቲ ጃሪሂ የጎረቤቱን መሬት በመጠቅለል ይንተዘሩ ቢሃ ይጠበቃል ማለት ነው ይችን የጎረቤቱን መሬት ለመጠቅለል በአካባቢ ቋ ባይኖር ይጠበቃል ወይም ካነ غائبا ባገር ባይኖር እንኳን ከሄደበት ሀገር እስከሚመጣ ኢጃዛ ብሎ ወጥቶ ከሆነ እስከሚመጣ መጠበቅ አለበት እያለ ነው መቼ اذا كان طريقهما واحدا የሁለቱ ጎረቤታሞች ሰዎች መውጫ መግቢያቸው መንገዳቸው አንድ ከሆነ ላዚም መጠበቅ አለበት ያኛው ጎረቤት አሁን መጠበቅ አለበት የሚለን ያው ድሮ ታቀላችሁ ከቤት ወጣ ካለ ባንክ የለም በባንክ አይገዛም እንደሆን ኤሌክትሮኒ ንግድ የለም ባለበት ሆኖ የመክፈልና የማነጋገር ስልጣኑ ጊዜው እንትም አልነበረም አሁን እኛ ላይ መጥቶ ነገሮች ተመቻቹት አሁን አሜሪካ ቢል ዛቤል ባለበት ቦታ ይደወልታል የከለ ቦታውን ሊሸጥ ነው ስንታለው ይሄን ያክል ቦታል ያዋጣል ያዋጣም ይደወልታል አለ ገዛ ባለበት እንገዛዋለን ነው ከ ምንድነው ባለው ከኔትወርክ ውጪ ከሆነ ግን እንጠብቀዋለን አሁንም ቢሆን ማለት ነው መቼ መግቢያ መውጫ ሁለቱ ቦታ አንድ ከሆነ መንገዱ ራስ ራስ የቻለ ከሆነስ አይጠበቅም የመጠቅለ ስልጣንም የለውም طيب ሐዲሱ صحيح ነው ችግር የለበትም ያው ቅድሙ ጅሙ ቅድሙ ሐዲስ ጋር እስካልተከ ካልተከፋፈለና መንገድ ላይ የግላቸው ካልወጣላቸው ሹፋ አለው ብሏል ይሄም ይገርማል እንደዛ ነው አላህ Subhanahu Wa Ta'ala ስለ ጎረቤት ወአቡዱ الله ولا تشركوا به شيئا وبالوالدين احسانا وبذي القربى واليتامى والمساكين እያለ والجار ذي القربى والجار الجنوب ይላል ቅርብን ሩቅን ጎረቤት የወሳሂብ الجنب በጎን ያለውንም ያው የመንገድ ጓደኛ ማለት ነው ተባል ወብኒ ሰቢል ወማመለከት አይማንኩም ይህን የጎረቤት ነገር ባህረኛው አስቀምጧል ህቁቁ አሸራ አስር ሐቆች የሚባል ናቸው እንደዛው እዚህ አንቀጽ የተጠቀሱት የመጀመሪያ ወአነ በአላህ ሐቅን የጀመረው ከዛ እየቀጠለ እንግዲህ ወወቢል ወቢልዋልዲን ኢህሳና አለ ወላጆች ጉዳይ መጣ ከዛ የቅርብ ዘመዶች ከዛ የቲሞች የምስኪኖች የጎረቤቶች የቅርቦቹ ቀጥሎ ሩቆቹ እንደ ወገን ጓደኛ ሚስት ተተርጉማለይ ወይም ጓደኛ ነው ወብኒ ሰቢል መንገደኛ ማለት ነው ወማ መለከታ ኢማኑኩም ባሮቻችሁ ማለት ነው እዚህ አስር ነገሮች ሲያነሳ ጎረቤትንም አብሮ አንስቷልና የጎረቤት ነገር ቀላል ነገር አይደለም አጥሉ ቢልጃ አጥሉ ቢልጃር ቀብረ ሽራ ኢዳር ይላሉ ቦታ መሬት ቤት ከመግዛት በፊት ጎረቤት ፈልግ እዚህ ቦታ ላይ ቤት ቢገዛ አካባቢው መስጊድ አለ ወይ የለም ወይ ጥሩ ሰው አለ የለም እነማናቸው ያሉት የሚለው ነገር ወሳኝ ነው ቤቱን ከመግዛቱ በፊት ከገዛ በኋላ ለሽጥህ ቢለው መጥፎ ጎረቤት ካለው አይሸጥም ዋጋ ያወጣን ቤቱ ጥሩ ጎረቤት ካለው ግን ጥሩ ዋጋ ያወጣ ቀድመ ወቅ ነው አላየ ሩቅ እንኳን ቢሆን ይጠበቃል ሰውየው ጎረቤት የጎረቤት ነገር ያረባ ሰማምተን አመት ቁርጥ ከሱ ስናገነው ሸጥ ሲለነው የምንሸጠው ነው ያው ምናልባት እኛ ስንሸጥ የምን አባቱ ጎረቤት ምን እንችላለን ግን ጎረቤታችን ሲሸጥ ሳያማክረን ቢሸጥ ምን ያህል እንደሚሰማን ታውቁታላችሁ ለራሳችን የምንወደውን ለሰው ምንወደድ ለራሳችን የምንጠላውን ለጎረቤትም ለጓደኛም ለዘመድም መጥላት ይኖርብናል ህሊና ያለው ሰው እንደዚህ ነው ኢንሻአላህ ቀጥሉ ابن عمر رضي الله تعالى عنهما عن النبي صلى الله عليه وسلم قال الشفعة كحل العقال رواه ابن ماجه والبزار وزاد ولا شفعة للغائب وإسناده ضعيف وعن ابن عمر رضي الله عنهما عن النبي صلى الله عليه وسلم قال ጥያቄ አለ የተከታተሉ ስራቸውን አላህ ሊላቸው ابن عمر بن አሉ قال الشفعة كحل العقال ولا شفعة لغائب الشفعة የመጠቅለል ስልጣን كحل العقال ፉርካስ ታውቃላችሁ ስንቶቻችሁ ናችሁ ፉርካስ የምታውቁት ንገሩኝ ተሉ አንዳንድ ቁጥር ፉርካስ የሚያቅሰው አንድ ጻፍልኝ የማያቅ ነው ያለው ስለዚህ እንግሊዘኛ የምታውቁት እንጂ አማርኛ ችልም ማለት ነው ቋጠሮ ተቋጥሩታላችሁ ቋጠሮ ሲቋጠር ቶሎ እንዲፈታ ለማድረግ ምን እንደሚደረገው ምን ትሉታላችሁ እናንተ እሺ በእናንተ ቋንቋ ቶሎ ለመፍታት እንዲመች ምንም ሁለት እጅ ሁለት እጅ ሳይመጣ በአንድ እጅ ቶሎ ብሎ ዝብ ዝብ ዝብማ የታወቀ ብረት ያለው ምን ያለው ያው የሚጋጠም ነገር ነው ስለተሰራ ነገር ነው ቋጠሮ ገመድ ነው የምትቋጥሩት ፌስታልም ቋጥሮ ገመድ ምሰሩ ስታሶ ተሎ ለመሳን የሚመቻቸው ባንድ እጅ ብቻ ይሄ ፎርካስ ይባላል ፎርካስ ቋጥሮ እንዳያስቸግር ከተባለ ወዳውኑ ቶሎ ብሎ ይፈታዋል ማለት ነው አሁን ምን ይያለ ነው እዚህ ጋር መጣሁን አሽፋዓቱ አሽፋዓቱ ከሐል العقال የመጠቀል ስልጣን እንደ ፎርካስ መፍታት ነው ቅልጥፍናው ማለት ነው ምን ማለት ነው ይገባችሁ ቤቴን ልሸጥ ነው ትፈልገዋለህ አትፈልገውም 15 ቀን ስጠኝ አንድ ወር የሚባል ነገር የለም ነው ወዳውኑ እፈልገዋለሁ አልፈልገው እንደ ፉርካስ ቶሎ ነው መልስ መስጠት ያለበት ነው ወዛደ ابن رواه ماجه ወበዛ ወዛድ ወላ ሹፋዓተ ሊጋኢቢን ሩቅ አገር ላለ ሰው በአካባቢ የሌለ ሰው ጊዜዋ በጣም ቀልጣፋ ጊዜ ናትና የምትሆነው ስንጠብቅ አንከርምም አይጠበቅም ይላል ወይስናዱ ضعيف ይሄን ሐዲስ እዚህ ያመጡበት ኢብኑ ሐጀር ضعيف መሆኑን ያወቁ ለምንድን ነው ሌላ ቦታ ብንሰማው ያዲስ ሆኖ እንዴ ምን ልናደርገው ነው ታዲያ ይሄኛው ቅድም የቀረነው ሐዲስ ነው እንተዘሩ ብሏል ወይን ካነ ጋኢብን ብሎናል ሐዲስ ነው ብለናል ያሁኑ ደግሞ ضعيف ነው አይጠበቅም የሚለው ስለዚህ ይያዛል አይጠበቅም ያለው ضعيف ነው ይጠበቃል የሚለው ትክክለኛ ነው ነው ከሐል العقال الحل ضد الشد ነው ضد الشد شد ካለ ሰር ማለት ነው ሁል ካለ ፍታው ማለት ነው ተቃራኒ ነው ያለ ነው አልዒቃሉ ዒቃል ማለት ሐብል ገመድ ማለት ነው ወይም ልጥ ማለት ነው ወይም ማሰሪያ ማለት ነው ግመል የምታሰርበት ግመል ሲያስቸግር እኛ ግመል አናውቅም ሀያም እናውቀው የፊት እግሩን እጥፍ አድርጎ ይታሰራል አንድ እግሩ የትም እንዳይጠፋ ማለት ነው ያው እያነከሰ ይሄድ ይበላል ሩቁ ቦታ ግን አይሮጥም አይሄድም እንደዛ ሆኖ መልስ የሚከብደው እንዳያመልጥ ነው ስለዚህ ሊጫን ስለምን ሲል ተበብሎ ሳብ ሲያርጓ ገመዶን ይፈታል እንዳለ ማለት ነው አሁንማ ግመል ጠግበናል ድሮ ነው ማለት እሺ ظاهر الحديث يحدث الظاهر يدل على ان الشفاعه تكون على الفور የመጠረ ስልጣን ተሮ ነው ማለት ነው فاذا علم بها من يستحقها የመጠረ ስልጣን ያለው ሰው መሸጧን ካወቀ ወዳውኑ እንፈልገዋለሁ ብሎ ወደ ግዥ ካልገባ ነገሩ ያርቅለታል ማለት ነው ሐቁ ተበላሸበት ማለት ነው ግዝ ያንሰጠው ማለት ነው ሐዲሱ الشفاعه على الفور وقت علمه بها እንደሰማ ወዳውኑ ካልፈለጋት በሰማበት ሰዓት ሸሪዓ የሆነ ዑዝር ሳይኖረው ወይ እስር ቤት ገብቶ ምናምን ሊሰማ ይችላል መጥቶ ልግዛት ማለት የማይችልበት አጋጣሚ ሊሆን ይችላል ያ ዑዝር ይሰጠዋል ያለ ዑዝር ሰምቶ ምላሽ ካልሰጠ ያው ሐቁ ይቀርበታል ነው لا شفاعه لغائب ሐዲስ ضعيف ነው ضعيف ሐዲስ ሰሂሁን ሐዲስ ሊቃረን አይገባም እንተዘሩ بها وان كان غائبا የሚለው ትክክል ስለሆነ ነው አንዳንዶቹ የሆነ ኬዝ ይጠቀማሉ ኬዝ ተጠቅመው እሱ እንዳይጠቀለው ከፈለጉ የሆነ ኬዝ የሚሰሩ ስራ አለ ሁን ተብሎ ጎረቤት ወይም ጓደኛው እንዳይጠቀልለው ኬዝ መስራት አይቻልም ይላሉ ተይሚያ ረህመሁላህ وما وجد من التصرفات لاجل احتياج على اسقاط الشفاعه فهو باطل ለምን ሹፋዓ የተደነገገው በሸሪዓችን ሊደፍዕ الضرر ነው لا ضرر ولا ضرر في الاسلام ነው ችግር የሚያመጣ ነገር ለመከላከል ነው ስለዚህ ችግር የሚያመጣ ነገር የሚያመጣውን ነገር የሚከራከረውን ነገር በዘዴ ካመጣ ነው ችግሩን አመጣ ነው ማለት ነው ሱብሃንአላህ አንዳንድ ዑለማዎች ደግሞ አንድ ነገር አለ እዚህ ቦታ አሁን ጓደኛ የመጣው ስልጣን አለው ብለናል ግን ይሄ ሻጩ ለመሽያጭ ሳያቀርበው ገና ቀርሞ አንዱ በኔ በኩል ጓደኛ ከሸጠ የመጠረ ስልጣንን ትቻለሁኝ ቢል አይሰቅጥም ለምን ጊዜው ሳይደርስ ማስቀጥ ይሆናልና ሶላት ወቅት ሳይገባ አይሰገድም አሁንም ሰው ይሸጣለው ሲል ነው እንጂ ፈልጋው አይፈልግም የሚል ውሳኔ መስጠት ያለበት ቀድሞ እኔ ጎረቤት ቢሸጥ የመጠበስ ፍላጎት የለኝም ስላለ አናማክረውም ማንጠይቀው አይባልም ይላሉ طيب يبقى ولا ሌላ ባብ እየገባን ነው እንቀጥል ካላችሁ አንድ ታሪክ መግባት እንችላለን ኢንሻአላህ እሺ بسم الله باب القراض وعن صحيب وعن صحيب رضي الله تعالى عنه أن النبي, أن النبي صلى الله عليه وسلم قال ثلاث فيهن البركة بركة البيع إلى إلى عجل والمقاربة والحلط والحط البر بالشاعر للبيت لا للبيع راه بناجح ماجه بإسناد ضعيف طيب آه باب القراض او المضاربه ይለኛል الكتاب ስለ ቂራድ የሚገልጽ ነው ወይም ሙዳረባ በሚለው እንወስደው እያለ ነው ስለ ሙዳረባ ሙዳረባ ማለት ሙፋዓላ ነው የሚያሳየው ከሁለቱም ወገን ትርፍ እኩል የሚባለው ሙዳረባ የሆነ ነገር ቁርጣ ቆርጠን ሰተን የሆነ ሰው ገንዘብ በዛ ሰዓት የሚያመጣው ትርፍ ይጋራ ለማድረግ ወይም ደግሞ ሁለቱም ሰርተው አንድ ላይ ሊካፈሉ ሆነ ይችላል ነው ሙዳረባ ካሚ እንደዛ ነው የሚያሳየው ቂራድ ማለት ምን ቀርብ የተወሰደ ነው ምን ቀርብ ምን ማለት ነው ቀርብ መቁረጥ በምን ይመጣል ወል ቀጥዑ ማበደር የሚመጣም ቀርብ መቁረጥ ነው አልቀጥዑ ቃረደሁ ቃረደሁ ቂራዶ ነው ሙቃረዶህም ያው ቆራረጠው በጣጠሰው ለማለት ይመጣል ወአጣሁ ጁዛ ሚን ማሊሂ ሊያመለ ፊ ቢትጃራ አሁንም ገንዘብ ከፍሎ 100 ሺህ 300 ሺህ ቆርጦ ሲሰጠው ያው ከንብረቱ ከፍሎ መስጠቱን በማየት አንፃር ቂራድ የሚል ቃል ትርጉም ተሰጠው ማለት ነው ሙዳረባ ከሆነ ሙፋዓላ ነው ከሁለቱም የሚሰራ ስራ ነው ማለት ነው ማኹዘቱ من الضرب ፊል አርዲ واذا ضربتم ፊል አርዲ እንደሚለው በመርዘ መሄድ ማለት ነው ወሰይሩ ለመስራት ጧት ማሉ ይወጣል ሲሰራው ውሎ ተመልሶ ይመጣል ንግድም ሲወጣ ያው በእግር የሚሮጠው ይሮጣል ይመጣል ይሄዳል ከዛ አንፃር ሙዳረባ የሚለው መሄድ ከሚለው የተወሰደ ቃል ነው በመሄድ ስለሆነ የሚነገረው የሚታረሰው የሚሰራው ማለት ነው ይሄን ቋንቋ ፍቺ ነው ሸሪዓው ፍቺ ያው ዙሮ ዙሮ አንድ ነው ቅራድ ان يعطي شخص شخصا اخر ما ገንዘብን ለሆነ ሰው ሰጠሁት ሙሉ ገንዘብን ሊሆን ይችላል ወይም የተወሰነ ገንዘብ ቆርጬ ከፍዬ ሰጠሁት የምሰጠው ለምንድን ነው ብድር አይደለም ሊያመለ فيه بالتجاره ንግድ ውስጥ ሊገባበት ነው ከሚገኘው ጥቅም ሩብም ይሁን ግማሽም ይሁን ፐርሰንት ለኔ ሊያካፍለኝ በምንዋዋለው መስፈርት መሰረት ማለት ነው مضاربة ማለት ደግሞ عقد شركة بين اثنين በሁለት ሰዎች መካከል ሽርካ መስራት ነው በአንድ በኩል ገንዘብ ከአንዱ በኩል ደግሞ የስራ እድል ማለት ነው እኔ ብሩ ከሰጠሁት እሱ ደግሞ ነጋዴ ሆኖ ነግሮ የሚያመጣው ነው የተገኘውን ባለው መስፈርት መሰረት አሁን በጋራ ልናደርግ ማለት ነው ወይን خسرت التجاره አሁን ትርፍ ከመጣ በጋራ እኩልና ኪሳራ ከመጣስ ማን ነው የሚከስረው فصاحب المال የገንዘቡ ባለቤት خسر ማለሁ ሙሉ ንብረቱን ይከስራል ካፒታሉ ማለት ነው አው بعضه ወይም ከፊሉን ግልጽ ነው መቶ ሺህ ብር ከነግድና የጋራ ቢከሰጠው ትርፍ ጋራ ካልኩት ትርፍ ከተገኘ ጋራ ነው ያከብድም ትርፍም ከጠፋ ጠፋ ነው አይነቱ ከጠፋስ ማን ነው የሚከስረው ሁለቱም ይከስራሉ ግን አከሳሰራቸው ይለያያል ባለ ንብረቱ ሙሉ ገንዘብ ሊያጣ ይችላል ሙሉ ገንዘብ ከወደመ ወይ የተወሰነ እህሉ ቀንሶ ከሆነ የተገዛው ዕቃ ሙሉ በሙሉ ገንዘብ አይጠፋም የተወሰነ እንጂ وخسر العامل ሰራተኛውም ከስሯል ነጋዴው ምንድነው ከሰረው ጁህደሁ ሲለፋ ከረሙ አመቱን ሲያርስ ከርሙ አመቱን ሲለፋ ከርሙ ሲነግዱ የከረሙ ጥቅም ሲጠፋ ምን የሚሆነው ኪሳራ ስለዚህ ቂራዝና ሙዳረባ ዙሮ ዙሮ በማና واحد ነው ሁለቱም ቂራዝም ሆነ ሙዳረባ በቁርአን በሐዲስ በኢጅማ በቂያስ የጸደቁ ነው ቁርአን ወይነ ከፈለ ምን ኹላጣ ለብረባዱ ማላባድም الا الذين امنوا وعملوا الصالحات وقلوا معهم ሲል خلطاء ማለት شركاء ማለት ነው ሐዲሱ ደግሞ كان حادنا في زمن رسول الله ليأخذ ندو اخيه على ان له النصف مما يغنم ولنا النصف من بعد فكره الحديث ነው የተገኘውን ገንዘብ በጋራ እናደግ ጦርነት እንገባ ነበር ያው ጦርነት የሚገኝ ገንዘብ አለና ማለት ነው ኢጅማዑ ابن منذر اهل العلم ሙዳረባ በጥቅሉ ይቻላል በሚለው ላይ ዑለማዎች ስሙሙ ናቸው ብሏል طيب ب... وعن صحيح وعن صحيب رضي الله عنه أن النبي صلى الله عليه وسلم قال ثلاث فيهن البركة البيع إلى أجل والمقارضة وخلط البر بالشعير للبيت لا للبيع بدل ارمطاشن حديث رواه ابن ماجه بإسناد ضعيف صحيب ስራውን ይረለትና أن النبي ነብያችን ቃለ ተናግረዋል አለ ሰላቱን ሶስት ነገሮች فيهن በውስጣቸው አልበረከቱ በረካ አለ በረካ ረዲኤታም ረዲኤት ማለት ነው አንድ ነገር ጥሞ ከተበላ ጥሞ ከተኖረ ከጣፈጠ ከጨመረ በረካ በረካለው ይባላል አልበይዑ ኢላ አጀል የዱቤ ገበያ አልበይዑ ኢላ አጀል እስከዚህ ቀን ድረስ አቆያለሁ ግዛ እሺ ይሄ በጣም ጥሩ ነው ዲሃ መቼስ ሲጨንቆ የለ በዱቤ ሲያደርግላቸው መገራገል ነው መመረቅ ነውና በረካም ይኖረዋል እንደዛ ለገበያ እንደጭ ምቅ ያለ ገበያ አሁን ወለዳስ ሱሪ ባንክ ታውጡ ከሆነ በረካው ይጠፋል እያለ ነው طيب والمقارضه ትርፍ እኩል ትርፍ እኩል የሚሰገንዘብም ያው ትርፍ እኩል ዝም ብሎ ማንም አይጣልም ሰውየው ነጋዴ ነው ወይ እንዴት ነው ንግዱ ባለው ልምዱ የሥራ ልምዱ ምንድነው ተብሎ ታይቶ የሥራ ታታሪነት ታይቶ ምናምን ይሰጠው ዝም ብሎ አይደለም ለምን አይነቱ ከከሰረ ባለ ገንዘቡ ስለሚከስር ማለት ነው وخلط البر بالشعير ቡር ምንድነው ቡር ባው በዶማ ዳቦ ዳቦማ ከተጋገረ በኋላ ሳይጋገረ ምን ይባላል ቡር ማለት ከተጋገረ ኹብዝ ነው የሚባለው ቡር ማለት ስንዴ ማለት ነው ስንዴ ሻዒር ማለት ደግሞ ገብስ ማለት ነው እንደምታጣባችሁ وخلط البر ስንዴን መቀላቀል بالشعير በገብስ للبيت ለቤት ከሆነ ለቤት የሚበላ ማለት ነው ለቤታችን ቀላቀለን ብን አስፈጨው ጤፍና ዳጉሳ ነጭ ጤፍና ቀይ ጤፍ ወዘተ ማሽላና በቆሎ ሜራ የሚባል ነገር አይደለም ያው ተመሳሳይ ወገሬ ምናምን ነገር ተመሳሳይ እህሎች ተቀላቅለው ይበላሉ ብዙ ጊዜ የሚስማሙ እህሎች አሉ ለቤት ሲሆን ነው ሽያጭ ካወጣኑሳ ላልል በእያለ ነው ለሽያጭስ መቀላቀል በረካ ኖሮ ቀርቶ ማጭበርበር ነው የሚሆነው ጤፍ ነው የምትለው ገብስ ገብስ ነው ስንዴ ነው የሚሸጠው ስለዚህ ስንዴ ለብቻ ሽጥ ገብስ ለብቻ ሽጥ ሰውየው ከዛም ገሶ ከዛም ገሶ እንደመጠኑ እኩል እኩል አጎዝ ያሰጨው ይችላል አንዱ እንደዛ አንዱ ሰው ያሰጨው ይችላል እንደሚመቸው ሰው የተሰረፈ አንተ ግን ለቤት ከሆነ ከማሸተ ነው ለቤታችሁ ከሆናችሁ እንደፈልጋችሁ ለሽያጭ ከሆነ እያንዳንዱ እህል ለየብቻ አውጡት ነው የሚለው ሐዲስ ضعيف ቢሆንም ማዕናው ጥሩ ይመስላል المقارضه قرض طيب يدل الحديث على وجود بركه في ثلاث اشياء ሶስት ነገር ላይ በረካ እንዳለ ያሳያል አንድ የዱቤ ሽያጭ ሁለተኛው ያው እንደ ሰላም ምን የቅጠል ገበሬዎቹ ቀርሞ ብር የሚቀበሉት እሱም ይመስላል ታቅሲጥ የሚባለው ነገሩም እሱን ያካትታል አሁንም ሌላው ተፈኩ ሙዳረባ ነው ብለናል ሶስተኛው እህልን ቀላቅሎ ገብስን በስንዴ መብላት ለቤት ሲሆን በረካ አለው ተብሏል ነው እዚህ ጋር ኡሱል የሚባል መሰረታዊ ትምህርት የሚባል ነገሮች አሉ እንደ አብዛኞቹ መሰረታዊ ትምህርት ላይ የሚያተኩሩ ሰዎች እዚህ ጋር ሶስት ነገር በረካ አለው ሲባል ከሶስት ካነሰ ከሶስት በታች ከሆነ በረካ የለውም ማለትም አያሲዝም ለምሳሌ ሐቁ ሙስሊም አለ ሙስሊም ሲቱን ይላሉ አንድ ሙስሊም አንድ ሙስሊም ስድስት መብት አለበት ይላል ብቻ ናቸው አይደሉም ሌላም ሌላም አለ በጊዜ የተናገሯቸው ግን ስድስት ነበሩ አልዓሸሩ ሙበሽሪን ቢልጀና እንላለን አስር የጀነት ተባሉ ሰዎች እንላለን ሌላ የለም ማለት አይደለም ሌላ ሞልቷል የተመሰከረለት ነገር ግን ቁጥርን መጥቀስ አይጨምርም አይቀንስም ማለትን አያሲዝም አሁንም ሶስት ነገሮች በረካ አለው ብለዋል ሌላም በረካ ያላቸው ነገሮች ይኖራሉ ነው እያለን ያለው خلاص ይበቃናል ኢንሻአላህ ተዓላ ቀጣዩን በሚቀጥለው እናየዋለን وصلى الله وسلم على نبينا محمد وعلى اله وصحبه اجمعين والسلام عليكم ورحمه الله وبركاته